قد حممت أن أمر بحطب فيحتطب ثم أمر بالصلاة فيؤذن لها ثم أمر رجلا فيم فيؤم الناس ثم أخالف إلى رجال لا يشهدون الصلاة فأحرق عليهم بيوتهم والذي بنفس والذي نفسي بيده لو يعلم أحدهم أنه يجد أرقا سمينا أو مريمانا مرم مرمتين حسنتين لشهد لشهد العشاء متفق عليه واللفظ للبخاري جزاك الله طيب جزاك الله خيرا وعن ابي هريره رضي الله تعالى ان رسول الله صلى الله عليه وسلم قال والذي نفسي بيده لقد هممت ان امر بحطب فيحتطب ثم امر بالصلاه فيؤذن لها ثم امر رجلا فيا أم الناس ثم أخالف إلى رجال لا يشهدون الصلاة فأحرك عليهم بيوتهم والذي نفسي بيده لو يعلم أحدهم أنه يجد عركا سمينا أو مرمامتين حسنتين لشهد العشاء متفق عليه واللفظ للبخاري ከአቡ ሁረይራ ተዘገበ ረሱል ሰለላሁ ዐለይሂ ወሰለም እንዲህ የሚቀጥለውን ሲናገሩ ሰማሁ ብለው ወለዚ ነፍሲ በየዲሂ ማለት ነፍሴ በእጁ በሆነው ጌታ ምየ ነው የምነግራችሁ ለقد ሐመምቱ በርግጥ አሰብኩኝ ከእለታት አንድ ቀን አስቤ ነበር አሉ አን አሙረ ቢሐጠብ እንጨት ስበሩልኝ ብዬ ላዝ ፈዩህታጠባ ከዛም ሊሰበርልኝ ማለት ነው ፈዩህታጠባ እንጨት ሊሰበር እንጨት መስበር ማለት ያው ከየቦታው ፈልጎ እንጨት ማምጣት ማለት ነው ثم امر بالصلاه ከዚያም ደግሞ ሶላት ስገዱ ብዬ ላዝ እናም ሶላት ሲሰገድ ደግሞ ፈይአዘነ لها አዛን እንዲደረግላት ለሶላቷ ማለት ነው አዛን አድርጉ ሶላት ደርሷል ብዬ አዝዤ አዛን ላስደርግና ثم امر رجلا ከዚያም የሆነን ሰው መርጬ ከመሐከላችሁ ላዛስብ ነበር ምን ትእዛዝ ፈያኡመ الناس ሰውን አሰግድ ብዬ እሳቸው ነበር የሚያሰግዱት እሱን አሰግድ ብዬ ወክዬ እኔ ደግሞ ثم اخالف الى رجال ወደ ሆኑ ወንዶች ሊሄድ ያሉ ሴቶችን ስለማያካትት ጀማዓ ሶላት ዋጅብነቱ ወደ ሰዎች አላሉ ወደ ወንዶች ነው ያሉት ثم اخالف ከዛ ወደ ኋላ ሊሄድ ወደ الى رجال ወደ ወንዶች ምን አይነት ወንዶች ናቸው ላ ይሻዱነ ሶላት ጀማዓ መተው የማይሰግዱ ወደ ሆኑት ወደ ኋላ ሄጀባቸው ያው ቤታቸው ሄጀ فاحرق عليهم በእነሱ ላይ ላጋይባቸው ቡዩተሁም ቤቶቻቸውን ሰዎቹ ውስጥ እያሉ በላያቸው ላይ ቤታቸውን ላጋይባቸው አስቤ ነበር ጀማዓ አይቀሩትም ማለት ነው ወለዲ ነፍሲ ቢየዲህ ያሉ አሁን ነፍሴ በእጁ በሆነ ጌታ ምየ ነው የምነግራችሁ ለው يعلم احدهم አሉ አንዳቸው እነዚህ ጀማዓ የማይመጡት ወይም ያልመጡት ለው يعلم ቢያውቁ ኑሮ احدهم አንዳቸው አንነሁ ጉዳዩ ወይም እርሱ የጅዱ የሚያገኝ መሆኑን አርቀን ሰሚነን አርቀን ሰሚን ወፈር ያለ የቅልጥም አጥንት ያለው ቅልጥም ስጋ ማለት ነው ከላይ ከላይ ስጋው ስጋው ተነስቶ ማለት ነው ቅልጥሙ ያው ስጋ ያለው ከላይ ከላይ ስጋ ሲነሳና አጥንቱ ጋራ የተወሰነ ነገር ስጋ ደግሞ የሚቀረው ነገር አለ እንግዲህ ጥሩ ስጋ የሆነው ስጋ እንደዛ ነው ዋና ዋናው ተነስቶ ምንድነው የሚባለው በአማርኛ ለምሳሌ ይቀቀልና ለክትፎ ተብሎ ይከተፍና ስጋው ከላይ ይነሳል ቀሩና አጥንት ደግሞ መርሶ ወደ ወደ ወጥ ያስገቡታል አርቀን ሰሚን ይባላል አርቀን ሰሚነን ትንሽ የሆነ ስጋ ነገር ያለው አጥንት ነገር ይሰጣል ይበላል ብለው ቢነግሯቸው አው مرمامتين حسنتين ወይም ጥሩ ጥሩ የሆኑ ሰኮናዎች ማለት እግር አካባቢ ፍየሎቹ እግራቸው አካባቢ ያለች ስጋ በአጥንትና መካከል ያለች ስጋ አለች እሷ ምርማመተ تباله እሷን እንኳ ትገኛለች የሚል ዜና ቢሰሙ ለሸሂደል ዒሻ ዙሁር አሱር አይደለም ኢሻ ጀማ አያመልጣቸውም አሉ አሁን ግን የሚገኘው አጅር ዱንያ ላይ ስለማይከፋፈል የሚያመልጣቸው መስሎ ስላልታያቸው ቤታቸው መስገድ ወይም ቤታቸው መቀመጥ ጀመሩ እኒህን ቤት ማገት አስቢያለሁ አስቢ ነበር አሉ ይሄን ያለ ሰለላሁ ዐለይሂ ወሰለም ጀማዓ የቀሩን ሰዎች ያቸው ላይ ቤታቸውን ለማቃጠል ካሰቡ ሶላት አልጀማዓ የስብስብ ሶላት ቢሆን ነው ግዴታ ቢሆን ነው አለዛ የአንድ ሰው ገንዘብ የአንድ ሰው ነፍስ ለማንም አይፈቀድም ኢላ بإحدى ሰላት ብለው ያስቀመጡት የሰው ሩህ ሊያስጠፋ የሚችል ሶስት ነገሮች ብቻ ነው የተጠቀሱት ለሐዲሳችን ላይ ጀማን ጀመሩ ጀማ የቀረም ሰው እርምጃ ሊወሰድበት እንደሚቻል ማሰባቸው ጀማዓ ሶላት ዋጅብና ግዴታ መሆኑን በግልጽ ያሳያልና ነው አሉ ዋጅብ አይደለም ያሉ ሰዎች ደግሞ ቅድም የተጋቀሱላችሁ ሐዲሶች እንዳሉ ሆኖ ይሄንም ሐዲስ ራሱ ማስረጃ ጋር ዋጅብ ነው ያሉትም ዋጅብ አይደለም ያሉትም ማስረጃ ጋር ይሄን ሐዲስ እሺ ዋጅብ ለመሆኑ ሊያቃጥሉ ማሰባቸው ዋጅብነት ያሳያል ነው ያሉት አይ ዋጅብ አይደለም ያሉት እንዴት ማስረጃ ያደረጉት ለሚለው አስበው ነበር አይደለ ግን ሳያደርጉ ቀሩ አለማድረጋቸው ዋጅብ ባይሆን ነው ዋጅብማ ቢሆን አይተውትም ነበር አሩ ደግሞ ዋጅብ ቢሆን አይተውትም ነበር ያጋዩአቸው ነበረ መተዋቸው ሱና መሆን ያመለክታል አሉ ሃይቃ ከሆነ ያው ህይወት ማጥፋት ቀላል ነገር አይደለም ዋጅብ የተወው ሁሉ ህይወቱ አይጠፋም ይመከራል ይነገረዋል ከዛ በኋላ አቅቶ አሻፈረ ሲል ነው እንጂ ገና እንደው ዋጅብ ገጥቷል ተብሎ አንድ እርምጃ አይወሰድም ስለዚህ ይሄን ሐዲስ መናገራቸው ካሁን በኋላ ሰዎች ከጀማ ወደ ኋላ እንዳይሉ ትምህርት እየሰጡ ይመስላል ማለት ነው ከእንግዲህ ከቀሩ ግን ያው እርምጃ ይወሰዳል ነገር ነው የሚመስለው ኡኻሊፈ የሚለው ቃል ሙኻለፋ በሐሳብ ለሚ የተለየ ሐሳብ ለሚያመጣ ሰው ነበር አሁን ግን ወደ ኋላ መሄዳቸው ሐሳብን እንደመንቀፍ ወሰዱትና ثم اخالف ወደ ኋላ ልቀር ማለት ነው ያው መስኑን ምንቀራው فيحتاط ب باء በፈታም ምንቀራው فيؤم الناس فيؤمن فيؤم አንልም ثم اخالف እዚጋ ግራመር ትምርቱ ثم ان اخالف እንደማለት ነው فاحرك ፈታ በፈታ ምናነባቸው ማለት ነው عرق ማለት هو العظم اذا اخذ اكثر ما عليه من الهب وعليه لحوم رقيقه طيبه ቅልጥም ስጋ ሆኖ ዋና ዋናው ስጋ የተነሳለት ትንሽ ትንሽ ስጋ ወደ ኋላ የቀረለት እሱ አርቅ ይባላል ይለናል ያው እንግዲህ የሰባ ከብት የሰባ እንሰሳ መቼም ሁለመናው ጥሩ ስለሚሆን ነው እንጂ ስጋው ከተነሳ በኋላ ሰባ ሰባ የሚለው ነገር ብዙ ማያስገድም ነበር የከሳ ከብት ከሆነ እንኳን ስጋው ተነስቶለት ሳይነሳም ስጋ ሊሆን አይችልምና ነው ሚርማ መተይን مرمامتين ما بين ضلعي الشاة من اللحم ያው ሰኮና አካባቢ ያለ ስጋ ነው የሚሉት አላየሃል እኛ ባሁን በአባባላችን እንደው አንዳንድ ብር ይታደላል ቢሏቸው አይቀሩም ነበር እንደምንለው ማለት ነው ትንሽ ጥቅም አለ ቢባል አይቀሩም ነበረ አሁን ግን አጅሩ ስለማይታያቸው ያለም አልመሰላቸው ያመኑም አይመስልም ወደ ኋላ ቀሩ ይያሉ ነው ከዚህ ሐዲስ የምንረዳው ሶላት አልጀማዓ ፈርድ ነው በወንዶች ላይ አቅመ አዳም በደረሱት ላይ ሶሂህ በሆነው ምን አቋል ዑለማ ዋጅብ ነው ዋጅብ ስንል ደግሞ ፈርድ ማለታችን ነው ሶላተ ጀማዓን ያለ ምክንያት የተወሰው ከድርጊቱ ሊያስቆመው የሚችል እርምጃ መውሰድ እንደሚቻልም ያሳያል ሌላው የኢሻ ሶላትና የፈጅር ሶላት አጅሩ በጀማዓ መስገድ በጣም ከባድ ነው ለምን ጨለማ ነው በዛ ላይ ሰው የሚደክምበት የሱብ የሚተኛበት ሰዓት ነው ማታም እንቅልፍ የሚመጣበት ሰዓት ነው ከዛ ከዛ አንፃር እንደገና ለሙናፊቆችም ከባድ ሶላት ማለት እነዚህ ሁለት ሶላቶች እንደሆኑ ገልጿል ነብዩ አለይሂ ሰላቱ ወሰላም ማለት ነው ስለዚህ ኢሻ ሶላት እኮ አይቀሩምበት ሲሉ የኢሻ ሶላት ደግሞ ከሌላው ከበድ ያለ እንደሆነ ይጠቁማል ማለት ነው ሌላው ደርኡል መፋሲዲ ሙቀደሙን አላ ጀልብል መሳሊህ የሚል የእስላም ህግ አለ ደርኡል መፋሲድ ማለት ችግርን ነገር አደጋን ነገር መጥፎን ነገር መከላከል ጥቅምን ከማምጣት ይቀድማል የቋሚ ህግ ነው ለምሳሌ አንድ ነገር ብንሰራ ጥቅም ያመጣል ይሁን እንጂ ግን ጉዳትም አብሮ የሚያስከትል ከሆነ ያን ነገር መስራት ያለብን መተው ያለብን ችግሩን ለማስቀረት ሲባል ጥቅሙን እንተዋለን ማለት ነው طيب አሁን ጀማዓ የቀረን ሰው እርምጃ ሳይወስዱ መቅረታቸው እርምጃ መውሰዱ ጥቅም ያመጣ ነበረ ግን የሚያስከትለውም ችግር አለ ደግሞ ሰውን ማጋየት የሚያስከትለው ነገር አለ ምን ምን ያስከትላል ሲነገሩ ወንዶች ቤት በመቅረታቸው እዛው ላይ ቢያቃጥሉት ኑሮ ጥቅሙ ግልጽ ነው ሰው ከዛ በኋላ ጀማ አይቀርም ነበረ ይሄ ጥቅም ነው ግን እርምጃውን ቢወስዱ የሚመጣው ጉዳት ምን ነበረ የሚመጣው ጉዳት እዛ ማከል አቅም አዳም ያልደረሱ ወንዶች አሉ ጀማ ዋጅብ የማይሆንባቸው ሴቶች አሉ ጀማ የማይወጅባቸው ያንን ቢታጋዩት ማለት የሴቶችም የህፃናቶችም መገልገያ ቤት ጠፋ ማለት ነው አብረውም ሊቃጠሉም ይችላሉ ለዚህ ነው ይሄን ይሄን ጉዳት ከማየት አንፃር ሳያቃጥሉ ቀርተዋል አሁንም ጥቅም የሚያመጣው ነገር ሁሉ በስተጀርባው ጉዳት እንዳለው እያመን መፈጸም የለብንም እንደገና ሳንወድ በግድ የሚመጡ ችግሮች ደግሞ ይኖራሉ ወራስ ሶስት ችግሮች ሊሆኑ ይችላሉ ትልቁን ችግር ተከላክለን ትንሹን ግን ልንቀበለው እንችላለን አንዱን መቀበላችን የማይቀር ከሆነ ትልቁን ችግር ተከላክለን ዝቅተኛውን ልንፈጽም እንችላለን ማለት ነው ሌላው ነብዩ አለይሂ ሰላቱ ወሰለም እንዲሁ ዝም ብሎ ነው የማሩት አሁን ያስማላቸው ሰው የለም ወለዲ ነፍሲ በየዲህ የሚለው መሐላ ነው በነገራችን ላይ አንድ ሰው እስቲማል ሳይባል ብድግ ብሎ والله እንዲህ ያለ ነገር አይቻለሁ ወይም እንዲህ ያለ ነገር የለም ብሎ ቢናገር ለምን መሐላ ማለት ልንለው አንችልም እርግጥ መሐላ አታብዙ ተብለናል ወህፈዙ አይማነኩም ከማላችሁ ማላችሁን ተግባራዊ አድርጉት ለዓለም ማል ደግሞ ማላችሁን ጠብቁ ተብለናል ቢሆንም ግን አንዳንድ ቦታ ላይ የሆነ ተጨባጭና እውነት የሆነ ወሬ ለማውራት ስፈልግ ሊጠራጠሩኝ ይችላሉ ላያምኑኝ ይችላሉ የሚል ስጋት ካደረብን መሐላ ጨምረን ብንናገር ይቻላል ነው ሌላው ኢማነ ደካማ የሆነ ሰው ኢማነ ደካማ ሰው በአኺራ ብዙ ነገር የሚያስገኝለትን መልካም ስራ ትቶ እለት የዱንያ ብልጭልጭ በማየት ለቀላል ነገር ይሸነገላል ማለት ነው ጀማዓ ሰላት ሰግዶ አላህ ዘንድ የሚያገኘው አጅር ከፍተኛ ሆኖ እያለ እለት ባለመከፈሉ ያ ነገር ወደ ኋላ ቀረ ግን የሆነች አጥንት አለች የሆነች ስጋ አለች ቢባል ግን ይመጡ ነበር አይደለም ዙሁር ኢሻ ሶላትን በሰገዱ ማታች ነብዩ አለይሂ ሰላቱ ወሰለም ዱንያን የሚያበልጡ ሰዎች እንዳሉ የሚያሳያል ነው ቀላል ለርካሽ ነገር ነው ሌላው ኢማም የሆነ ሰው ሰውን ተክቶ ሌላ ሰው እንዲያሰግድ ማድረግ ይችላል ሶላቱን ቋሚ ሆኖ ከማሰገድ የሚከለክለው ወይም ደግሞ ዑዝር ካጋጠመው ናማን አሰግድ ብሎ እሱ መሄድ እንደሚችል የሚያሳያል طيب ይሄ ማለት ያው ለሰዎች አገልጋይ ሆኖ በራሱ የሚያገለግል ማለት ነው በደሞዝ የሚሰራ እስከሆነ ሙአዚኑ አለ ያለ እየጣለ የሚሄድ ዝም ብሎ ይሄ በቋሚነቱ ወይም በተጣለበት ኃላፊነት አለመገኘት ነው የሚሆነው ብዙ ኢማሞች አሉ አሁን ጣጣ የሌላቸው ጀማ የማይገኙ በደረሱበት የሚሰግዱ ማለት ነው በኢማምነት ደሞዝ እየበሉ መቼ ሙአዚኑ አይጠፋም በሚል ምክትሉ አይጠፋም በሚል የሚቀሩ ማለት ነው ላ ይፈልግ ከአቅሙ በላይ የሆነ ችግር ሲያጋጥመው እንጂ እንደው ገና ከላይ ያለ ያሰግዳል እያለ መቅረት የለበትም ለምን እሱ ተፈልጎ ሊሆን ይችላል እሱ የመደቡት ምናልባት የማይፈልግ ኢማም ከሆነስ እሺ የሚፈለግ ኢማም በተለይ አንደኛ ደሞዝ እየበላ ሁለተኛ ሰው እየፈለገው እሱ ያሰግደናል ብለው ስናስቀምጠውት ከሐላፊነቱ ላይ አለመገኘቱ ችግር ነው ነው እና ነብዩ አለይሂ ሰላቱ ወሰለም ሰውን አዝጂ አንድ ሰው አሰግድ ብዬ ለህድ ያስብ ነበር ማታቸው ዑዝር እንደዚህ በቂ የሆነ ዑዝር ካጋጠመ ሊቀር ይችላል ማለት ነው ነው ቀጥሉ وعنه رضي الله عنه قال قال رسول الله صلى الله عليه وسلم أفقر الصلاة على المنافقين صلاة العشاء وصلاة الفجر ولو يعلمون ما فيهما لأتوهما ولو حبوا عليه وعنه قال أتى النبي صلى الله عليه وسلم رجل أعمى فقال يا رسول الله إنه ليس لي إنه ليس لي قائد يقودني إلى المسجد فرخص له فلما ولى دعاه فقال هل تسمع النداء بالصلاة بالصلاة قال نعم قال فعجب رواه مسلم وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم اثقل الصلاه على المنافقين صلاه العشاء وصلاه الفجر ولو يعلمون ما فيهما لاتوهما ولو حبوا متفق عليه ابو هريره ናቸው ሐዲስ የሚዘግቡት ምን አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ ሲናገሩ ሰምቻለሁ ነው የሚሉት ምን ብለው አስቀሉ ሶላቲ ከሶላት በጣም ከባድ የሚባለው على المنافقين በአስመሳዮች ሙናፊቃኖች ላይ ሶላቱል ኢሻ የምሽት ሶላትና ወሶላቱ ፈጅሪ የንጋት ሶላት ነው ኢሻና ፈጅር ሶላት በጣም ነው የሚከብዳቸው ሙናፊቅ ካለ ባህሪያቸው ምንድነው መታየት ይፈልጋሉ ጉራ ይፈልጋሉ ኢሻና ፈጅር ላይ ደግሞ ብርሃን የለም በሰዓቱ ብዙ ሰው አያቸውም ሲመጡ በመንገድ ሲሄዱ በመንገድ አይታዩም ምናልባት አሁንም ቢሆን ማለት ነው መስጊድ ያው መብራት ስላለው መስጊድ ውስጥ ሊታዩ ይችላሉ ነገር ግን ከወራካ ቤታቸው እስከ መስጊዱ ሲመጡ የሚያያቸው ሰው የለም ነገ ከሰጋጅ የሚያያቸው ሰው የለም ስለዚህ አሁን ቢሆን ሊከብዳቸው ይችላል ነው አስቀሉ ሶላት አለ ሙናፊቂን ሶላቱ ዒሻ ወሶላቱ ፈጅር እነዚህ ሁለት ሶላቶች በሙናፊቅ ላይ ይከብዳሉ ነው እዚህ ጋር ራሳችንን ፈትሽ ከሶላተል ጀማዓ በተለይ ፈጅርና ኢሻ ላይ ምንቀር ከሆነ ማንመጣ ከሆነ የሙናፊቅነት ባህሪ ያለብን ማለት ነው ወለው يعلمون አሉ ቢያውቁ ኑሮ አላወቁም እንጂ ማፊሂማ ማለት በሶላተል ኢሻና በሶላተል ፈጅር ውስጥ የሚገኘውን አጅር ቢያውቁት ኑሮ ለአተውሁማ ለኢሻም ለፈጅም በመጡ ነበረ ወለው ሐብዋ ማለት ዳድ ታቀላችሁ ወይም መዳ ልጅ በእግሩ ሳይቆም በጉልበቱና በእጆቹ አጎንብሶ ይሄዳል አይደል እግር አተው አጎንብሰው እንጂ ከዛ ውጭ መምጣት የማይችሉ ቢሆኑ አይቀሩም ነበረ ደረጃው ለጀማዓ የሚኖራቸው ሱቅሱቃ ወይም ሞራል ይሄን ያክል ነበር የሚሆነው አሁን ግን ኢሻ ሶላትን ጀማዓ በመስገድ ፈጅር ሶላትን ጀማዓ በመስገድ የሚገኘው አጅር ቢነገራቸውም አልተረዱት አልገባቸውም ይላሉ ያ አላህ ኢሻን በጀማዓ የሰገደ ግማሽ ለሊት ቆሞ እንዳደረ ይታሰብለታል ፈጅር ደግሞ የጨመረ ሰው በጀማዓ ሌሊቱን ቆሞ እንዳደረ ይታሰብለታል እኮ ነው ከዚህም በላይ እንደንያው ደግሞ ትልቅ አጅር አለው ደግሞ وعنه كابو هريره قال ابو ابو هريره اتى النبي صلى الله عليه وسلم رجل اعمى فقال يا رسول الله انه ليس لي قائد يقودني الى المسجد فرخص له فلما ولى دعاه فقال هل تسمع النداء بالصلاه قال نعم قال فاجب رواه مسلم اتى النبي ምን ማለት ነው ነብዩ መጡ ነው አተ ነብየ ነብያችን ዘንድ መጣ ነው መጭታው ሌላ ሰው ነው ነብያችንማ የሚመጣባቸው ሰው ናቸው ረጁሉን ይሄ ነው የግሱ ባለቤት ሰውዬ መጣ ምን አይነት ሰው ነው አዕማ አይነ ስውር የሆነ አይኑ የማያይ ማለት ነው አይኑ የማያይ ሰው ነብያችን ዘንድ መጣ አለይሂ ሰላቱ ወሰለም ለጥያቄ ነው የመጣው فقال عليه አይነ ስውሩ ያ ረሱላህ አላቸው ኢነሁ ጉዳው አላቸው ለይሰ ሊቃኢዱን ጎታች የለኝም የቁዱኒ የሚጎትተኝ الى መስጂድ ወደ መስጂድ እየመራ የሚያመጣኝ አንድም ቤተሰብ የለኝ ስለዚህ እዛው ቤቴ ብሰግድ ጀማው ቢቀርብኝ ቢቀርልኝ ምን ይመስልሃል ስላቸው አዎ የሚጎት ሰው ካጣህ የሚያመጣ ሰው ከሌለ አዎ አልና ፈረኸሰለው ፈቀዱለት ማለት ነው እዛው ቤቱ እንዲሰግድ ፈቀዱለት ፈቅደውለት ያው ደስተኛ ሆኖ ዘወር ስልፊቱን ፈለማ ወለማት ከሳቸው ወደ መጣበት ቦታ ሊመለስ ፊቱን ዘወር እንዲያደረገ ዳሁ ጠሩት ና ና ና ታል ታል ታል አሉት መጣ فقال رسول عليه الصلاه والسلام አሉት هل تسمعوا النداء بالصلاه እቤት ሆነህ ጀማዓት ማን ነው አዳን ይሰማል አይሰማህም አሉት ኒዳ ማለት አዳን ማለት ነው ጥሪ حي على الصلاه حي على الفلاح የሚለው ጥሪ ይሰማሃል አሉት قال نعم ማይዋሽ ነው አላቸው አላቸው እንግዲያውስ አሉት قال فاجب መምጣት አለብህ መስማት አለ መስማት አይደለም ሰው ጥያቄው ጥያቄው የሚጎተኝ የሚስበይ ሰው የለም ነው አልሰማም ቢሆን ኑሮ ከሰማህና ካልሰማህሽ ነበር አሁን ግን መምጣት አልችልም የሚመራኝ የለም ነው ከፈቀዱለት በኋላ ወህይ መጣ ማለት ነው ናሉት መምጣት አለበት አሉት ሰውየው ምን አደረገ በእኛ ሰዓት አሁን ላይ ሰዎች የሚጠይቁት እንዲህ ያለ ወንጀል ከባድ ነው ወይ እንዲህ ያለ ወንጀል ቀላል ነው ወይ ይሉናል ለብዙን ጊዜ የተነገራቸውን ለመስራት አይደለም እንደው መጠየቅ ልምድ የሆነበት ሰው አለ ይሄ ሰውዬ ግን የጠየቀው አይፈቀድልም ካሉት ሊመጣ ነው ይፈቀድላል ካሉት ቤቱ ሊሰግድ ነው ስለዚህ አዛን ከሰማህ መምጣት አለብህ አሉት ከቤቱ ላይና ከመስጊዱ ድረስ ገመድ ያሰረ ይሏቸዋል ከዛ በኋላ መሪ የለውማ ገመድ ያሰረ ያንን ገመድ ተከትሎ ቀጥታ መስጊዱ ይመጣል ጀማውን ሰግዶ ተመልሳችን ገመድ እየያዘ ቤቱ ይሄድ ነበረ ይላሉ ሰውየው ማን ይመስላችኋል من هذا الرجل والصحابي المشهور لا يمنعنكم اذان بلال فانه يؤذن بليل ها ከዛ ቀጥለው ምንድነው ያሉት ولكن اذا اذن عبد الله بن ام مكتوم عبد الله بن ام مكتوم አዛን ሲያደርግን መብላት መጣት ናቁሙ فانه لا يؤذن الا اذا قيل له اصبحت اصبحت عبد الله بن ام مكتوم ነው ሰውዬ في روايه ابي داود ወሌሎችም ክታቦች በግልጽ አብዱላህ ኢብኑ ኢብኑ ኡሚ መክቱም እንደሆነ ተናግረዋል ማለት ነው ይሄ ሱሐቢ ታሪኩ ረጅም ነው የጀማው ሲገርመን መጨረሻ ላይ በጂሃር ነው የሞተው ይባላል እኔ ብቻ ሆግዚ አይነ ሰው ሆኜ እዚሁ ታጎረ መቅረት አለብኝ ወይ የጂሃድን አጅዝ ማግኘት የለብኝም ወይ ብሎ ሰንደቅ ዓላማ ወጥቶ ይዞሩ በዛው የሞተው ይባላል ጀማው ብቻ እንዳይገርማቸው ብዬ ነው እንግዲህ እና አይነ ስውር ሰውዬ እንደዚህ ካከበዱበት ጤናማ ሰው በጤና ሰዓት ቤቱ መስገድ የማይሆን ነገር ነው ነው እሺ ቀጥሉ وعن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال من سمع النداء فلم يأت فلا صلاة له إلا من عذر رواه ابن ماجه والدار قطني وابن حبان والحاكم وإسناده على شرط مسلم لكن رجح بعضهم وقفه وعن ابن عباس رضي الله عنهما عن النبي صلى الله عليه وسلم أنه قال من سمع النداء فلم يأتي فلا صلاة له إلا من عذر يا الله ابن عباس ناتشو ከነብዩ አለይሂ ሰላቱ ወሰለም በመጥቀስ ነብያችን የሚቀጥለውን ተናግረዋል አሉ من سمع النداء አዛንን የሰማ فلم يأتي የሰማ ያልመጣ ሰው فلا صلاه له ሶላት የለውም እሱ ሰው الا من عذر ከመምጣት የከለከለው ችግር ቢኖርበት እንጂ ወደ መስጊድ ከመምጣት የሚከለክለው ችግር ካለ ችግር እንዳለ ነው ያለ ችግር የቀረሰው ግን ሶላት የለውም ሶላቱ ሶላት አይባልም ዛቤት የሰገደው ላ ሶላተ ለጃሪል መስጂድ ኢላ ፊል መስጂድ እንደሚለው ሐዲስ ማለት ነው ኢብኑ ማጀና ዳረቁን ዘግበውታል ኢብኑ ሒባንም ሐኪም ዘግበውታል ወኢስናዱ ሰነዱ አላ ሸርጥ ሙስሊሚን ይላሉ ኢብኑ ሐጀር ናቸው የሚሉት አላ ሸርጥ ሙስሊም የሙስሊምን መስፈርት የጠበቀ ነው ማለት ነው ኢማሙ ሙስሊም ሐዲስ የሚዘግቡላቸው ሰዎች ራስን የቻለ መስፈርት አላቸው እሳቸው በሚዘግቡባቸው ሰዎች የመጣ ሐዲስ ነው እሳቸው ግን ማለት ነው። ይሄን ሐዲስ አሁን ሙስሊም አዘገቡት ለምሳሌ አህመድ ከመሐመድ መሐመድ ከዑመር ዑመር ከኢብራሂም እያሉ የሚያወሩባቸው ሰነዶች አሉ የኢማሙ ሙስሊም ሸሁም ደረሰውም ሳይቀየር ማለት ነው ባለ በሰንሰለቱን ጠብቆ በእነዚያ ሰዎች ኢማሙ ሙስሊም ያዘገቡትን ሐዲስ የዘገበ ሰው ወኢስናዱሁ አላ ሸርጥ ሙስሊም ይባላል እ በቡኻሪም መስፈርት እንደዛው የዘገበ ሰው ወኢስናዱሁ አላ ሸርጥ ቡኻሪ ይባላል ሰዎቹ ዘጋቢዎች ጥሩ ናቸው ለማለት ነው ይሁን እንጂ ግን ላኪን ረጀሐ بعضهم وقفه ዋሉ ይሄን ኢብኑ ሐጀር ናቸው የሚሉት ሌሎቹ ግን ከፊሎቹ ግን አላ ሸርጥ ሙስሊም ቢዘገብም መርፉዕ ነብያችን ጋር የደረሰ ሐዲስ አይደለም የነብያችን ንግግር አይደለም ማለት ነው እንግዳ መውቁፍ ነው መውቁፍ ማለት ሱሐባ ላይ የቆመ ማለት ነው ወይም ደግሞ ታቢዕ ላይ የሚቆም ይችላል ታቢዑ ሰውዬ አን አቢ ሁረይራ አለና ዝም አለ አን ነብይ ሳይል መውቁፍ ይባላል ወይ ታቢዑ ከታቢዑ ላይ አቆመው ራሱ መውቁፍ ይባላል ይሄ ነብያችን ጋር ያልደረሰ ማለት ነው ዙሮ ዙሮ ሐዲሱ ضعيف ነው ነው ግን ሌላ ድጋፎች አሉት ብለው በድጋፍ ከፍ ለማድረግ የሞከሩ ሰዎች አሉ ዙሮ ዙሮ ጀማዓ መምጣት ግዴታነቱን የሚያመለክቱ ሐዲሶችን አይተናል ያለ ዑዝር መቀረት እንደሌለበትም ግልጽ ነው ዑዝር ከመጣ የማይቀር ነገር የለም አደሩራቱ ቱቢሁ المحظورات ነው ግን ቢሆንም ቅድም ኢብኑ ቁዳማ የዘገቡት ነገር አለ እቤቱ የሰገደ ሰው ሶላት አይበቅምና አይበቃምና ሶላት መልስ የሚል ዓለም የለም አሰማን ብለዋል ይሄ ማለት ይሄን ሀል ሲቀርናል ማን ያሳ ስለዚህ ሶላት እኮ ሶላት ሊሆን ይችላል ግን ቤት መስገድ የለበትም ነው አንዳንዶች ያው ሰውን ትንሽ ከበድ ለማድረግ ከበድ ያገው የሚናገሩ ሰዎች አሉ ይሄም ሐዲስ እንደዛ የተወሰደ ይመስላል ሶላት الجماعه فرض العين ነው ለሚሉ ሰዎች ይሄ ሐዲስ ሶሂህ ቢሆን በቂ ማስረጃ ነበር እንደገና መን ሰሚዐ النداء የሚለው አዛን የሰማ ሲል ያልሰማ የማይሰማ ከሆነስ እዛው ቤት መስገድ ይችላል ነው መስማትና አለመስማቱ ምንድነው ዋና ፍሬ ሐሳቡ አዛኑ ተሰማው ማለት ቅርብ ነው ማለት ነው አዛን አልሰማም ሩቅ ነው ማለት ነው እንዲያ አሁኑ ማይክሮፎን የለማ በድምጽ ነው በድምጽ ስለሆነ ቅርበትና ርቀት እንደማያት ነው አለዛ ባሁን በማይክሮፎን እንዳይመሳጅ በ normal ድምጽ ነው አሁን አዛን ሰማ ምን ነው በማይክሮፎን ከሆነማ ስንት ኪሎ ሜትር 40 50 ኪሎ ሜትር ይሰማል አንዳንድ ያዛ እሱ አይደለም ماشي اختاروا طيب وعن يزيد بن الأسود رضي الله عنه أنه صلى مع رسول الله صلى الله عليه وسلم صلاة الصبح فلما صلى رسول الله صلى الله عليه وسلم إذا هو برجلين لم يصليا فدعا بهما فجيء بهما ترعد فرائصهما فقال لهما ما منعكما أن تصليا معنا قالا قد صلينا في رحالنا قال فلا تفعلا اذا صليتما في رحالكما ثم ادركتما الامام ولم يصلي فصليا معه فانها لكم نافله رواه احمد واللفظ له والثلاثه وصححه الترمذي وابن حبان آه، يزيد بن الاسور كتب على صحابي تزجبه من على انه እርሱ صلى مع رسول الله ከእለታት አንድ ቀን ከነብያችን ጋር የሰገደ መሆኑን ገለጸ ምን ሶላት ሶላት الصبح የሱብሂ ሶላት አብራችሁ ጀማ ሰገድኩኝና አለ فلما صلى رسول الله صلى الله عليه وسلم ነብያችን ሰግደው ጨርሰው ዘወር ሲሉ اذا هو برجلين لم يصليا ግድግዳውን ጠጋ ብለው የተቀመጡ ሁለት ወንዶች አዩ የሀገራችን ባላገር ጀማ እየተሰገደ ወደ አህዱ ቁጭ ዝም ብሎ ልክ እንደዛ ማለት ነው እነዚህ ሰዎች ሰግደው ነው በነገራችን ላይ ለቤታቸው ሰግደው ስለመጡ ነው ብቻ ነብያችን ሰግደው ሲዞሩ ሶፍ ይዘው አላገኛቸውም ለብቻቸው ወደ አፈቀበው ቆጭ ቆመዋ እንት ቆጭ ብለዋል ኢዳሆ ወደ አሁኑ እሳቸው እንደዞሩ ላይ ሁለት ሰዎች ነው ያያሉ ለሚሰልያ ከሳቸው ጋር አብረው ያልሰገዱ ማለት ነው እንጂ ሰግደዋል ፈዳአ ቢሂማ ጥሯቸው እነዛን ሰዎች አሉ ጥሯቸው እዛ ቁጭ አሉት ሄደው ኑ አሏቸው ተፈልጋላቸው አሏቸው ፈጂአ ቢሂማ ይዘዋቸው መጡ ተርዑዱ ፈራኢሱሁማ ፈራኢስ ማለት ምን የሚባለው ሰው ሲደነግጥ ልቤዱ ጭርጫር ይባላል ድንጋጤ ሲሰማ ከውስጣችን የምዘል ሰውነት አለችን እነሱ ፈራኢስ ይባላሉ በጎንና በትከሻ መካከል ያለስ ብልት ነች ፈራይስ ማለት ይያል ደንግጠው ድንጋጤው እየዛህር እየታየባቸው መጡ ማለት ነው ለምን ተፈልገን ነው በጣም ጥፋት ጥፋታ አጥፍተናል ምን ሊበቃን ነው በሚል ማለት ነው ልብ የዘለለብኝ ነገር የለም ለዛ ፈራይሱ ማያውቁ እሺ ከዛ ደንግጠዋል ድንጋጤ እየታየባቸው መጡ እንደመጡ ነብዩ አለይሂ ሰላቱ ወሰለም አናገሯቸው ሁለቱም فقال لهما ما منعكما من ከለከላችሁ አንተ ሶሊያ ማዓና ከኛ ጋር ከመስገድ አንተ ሶሊ ከሆነ ለአንድ ሰው ነው አንተ ሶሊያ ለሁለቱም ነው ሁለታችሁም ያልሰገዳችሁት ማዕናኛ ጋር ለምንድን ነው ምን ሆናችሁ ነው ምን ከልክሏችሁ ነው ስሏቸው ቃላ ሁለቱም ያልሰገዱ ሰዎች መልሰጡ ምን ብለው قد ሰለይና في አረኛ ቤታችን ሰግደን ስለመጣን ነው እንጂኛ የከከለ ነገር የለም ብለው ምክንያታቸውን ደረደሩ ማለት ነው ከዛ قال ነብዩ አለይሂ ሰላቱ ሰላም አሏቸው ለሁለት ሰዎች فلا تفعلا እንዳይለመዳችሁ ማለት ነው እንዲህ ያለ ስራ እንዳይለመዳችሁ በሰግዱም አብራችሁ መስገድ ያለባችሁ ኢዳ ሰለይቱማ በምትሰግዱ ጊዜ ፊሪ ሐሊኩማ ቤታችሁ ከዛ ثم አድረክቱማ አገኛችሁ አልኢማመ አሰጋጁን አገኛችሁ ወለም ሰሊ ገና ሳይሰግድ ደረሳችሁበት ፈሰልያ አብራችሁ ስገዱ አብሮ ሰው ኖረም አልኖረም የሚያሰግደው ሰው ካገኛችሁት አብራችሁ ስገዱ فانها ይቺ አሁን የምትሰግዱት ሶላት ለኩማ ለሁለታችሁም ናፊለቱን ነፍር ትርፍ ሶላት ነች ፈርድ ሶላት ሰግዶ መቶ ሰውየው ብቻውን አሁን ፈርድ እየሰገደ አገኘ አብሮ ቢከተል ለሱ ሱና ነው የሚሆነው ፈርድ አይደገምማ ስለዚህ ምን ጊዜም እቤታችሁ ሰግዳችሁ ወይም ሆነ ቦታ ሰግዳችሁ መስጊድ ስገቡ ጀማዓ ካገኛችሁ አብራችሁ ስገዱ ያ የሰገዳችሁ ሶላት ፈርድ ነው ይፍተኛው አሁን ከኢማሙ ጋር የምትሰግዱ ግን ትርፍ ሶላት ይሆንላችኋል ማለታቸው ይሄ ለሁሉም አደብ ነው ለሁሉም ህግ ነው የተነገረው ማንኛችን ሰው ነው ጀማዓ ተቆመ ካገኘን አብረን መቆም አለብን ማለት ነው رواه احمد ዘግበውታል ኢማሙ አህመድ ወለፍዝ له ቅንብሩም የሳቸው ነው ወሰላሰቱ ሶስቶችም ዘግበውታል ወሱሃው ትርሚዚዩ ትርሚዚ ሰሂህ ብሎታል ወብኑ ሒባን እብኑ ሒባንም ዘግቦታል እሺ ከዚህ ሐዲስ ምንድነው የምንረዳውና የምንጠቀመው ጀማዓ ቤተሰቡ የመጣ ሰው ጀማዓ ካገኘ መስገዱ ተወዳጅ መሆኑን ሌላው የመጀመሪያው ሶላት ፈርድ ምትሆነው ሁለተኛው ሱና ነው የምትሆነው ማለት ነው ያሳያል ሌላው ደግሞ የሚያሳየው አንድ የሆነ ስህተት ነገር መስሎ የታየንን ነገር አጣርተን ቢሆን መናገር አለብን እነዚህ ሰዎች አሁን አልሰገዱም ነበር አይደለ ያልሰገዱት ምን ሆነው ነው ምን አጋጥሟቸው ነው የሆነ ነገር አለ መቼም አለመስገድ ወንጀል ነው ግን በምን ምክንያት ተውት ጠየቋቸው እነሱ ተናገሩ ምክንያታቸውን እቤት ስለሰገድ ነው እንጂ ሌላ ችግር የለብንም አሏቸው አይ ይሆንም መስገድ ያለባቸው አሏቸው አጥፍተው ቢገኙ አሁን ሰዎች ሊነግሯቸው ነበረ ግን ጥፋታቸው ቀሏል ቢቀልም ራሱ ያንን ያለውን ስተት አርመዋቸዋል ነው ሌላው የነብዩ አለይሂ ሰላቱ ወሰለም ጸባይ ምን ያክል ያማረ እንደነበረ ምን ያህል ጥሩ እንደነበረ ሰውን ሲያስተምሩ እንዴት እንደሚያስረዱ መጀመሪያ ጥያቄን ያቀረቡት ምን ሆናችሁ ያሰግዳችሁ ወንድሞቼ ነው አሏቸው አይ እንደ ስለሆነብን ነው አሏቸው አይ ይሄ ዑዝር አይደለም በሰግዱም ቤት እዚህም ካገኛችሁ መከተል አለባችሁ ስትከተሉ ደግሞ <clears throat> ሁለ ጊዜ ፈጥ ስገዱ ማታችን ሳይሆን ሁለተኛው ሱና ነው የሚሆንላችሁ ሱና ማካበቱ ደግሞ እናንተ ይጥቀማችኋል ነገር ነው እሺ ጀማ የሚሰገድበት ቦታ መጥቶ ኢማሙን ሳይከተል መቅረት ጥርጣሪ ያሳድራል ይህ ያሰገደው ኢማም ኢማም ለመሆን ብቁ አይደለም ምናምን ነገር መልክት ይሰጣል ስለዚህ ፊራቅ የሚያመጣው ከዚህ ይጀምራል ሰይጣን በዚህ ይገባና ከኮ ያልተከተሉት ነከለ እንዴት ስለሆነ ነው ሙሽክ ስለሆነ ነው እንዴት ስለሆነ ነው የሚል ነገር ያመጣባቸዋል ሰው የሌለበት ነገር ማለት ነው ያ ነገር እንዳይፈጠር ከመጣችሁ መከተል አለባችሁ አሉ ካልመጡ አልመጡም